ሁለት ካፊሮች ምን ንካው የለም በዛ ነው የሚቀጥለው በዛ ነው አንድ አህባሽና አንድ አህባሽ ባለ ትዳር ነበሩ ወደ አህሉ ሱና ቢመጡ ይታደሳል እንዴ ይታደሳል ግን እንደዚህ አይነት ሁክም እኮ አንተ በጣም ኒካ ተበላሽቷል ለማለት የሚገርም ሁክም ከጀርባው ስላለ በጣም ጥንቃቄ የሚያስፈልገው ነገር ነው ጥልቅ የሆነ እውቀት ያስፈልጋል። ስንት አለ? አሁን ለምሳሌ ምን ስንት እንትን ታሪክ ስኮራ ስንት አለ? ስንት አቂዳ ተበላሽ የምትለው አለ። የከሌና የከሌ ኒካህ ነው፣ ከሌና ከሌ እንደዚህ ነው። እዛም ሲገባ ይገባል እና አይገባም። ይህ በጣም ወላሂ ተያይዞ የሚመጣ ብዙ አካም አለበት። ሰውየው ሁሉ ምስል ሊኖር ይችላል፣ ሊቀጠቀጥ ይችላል፣ የሆነ ነገር ሊፈረድበት ይችላል። በጣም ጥንቃቄ ያስፈልጋል። ኒካህ ብልሹ ነው ለማለት ጥልቅ የሆነ እውቀት ራሳችን በተወዳጅ ማከል ሀያአቱ ኪባር ዑለማ በጣም አደጋ ነው። ተግባባን አይደል? عن سلمة بن الأكوع رضي الله تعالى عنه قال رخص رسول الله صلى الله عليه وسلم عام أوطاس አንድ ሴት ያለ ወልዩዋ ወይ ቃቢ ወይ የሆነ ሌላ ወልይ ድሯት ከዛም በኋላ እንደገና ድጋሚ ቤተሰቦቿ ወይንም ደግሞ አባት ወይንም አያቷ ቢደራት ድጋሚ ይቻላል። ነዓም ይቻላል። የመጀመሪያ ይበላሻል አይበላሽም ማለት ነው። ይቻላል። በኒካህ ላይ ኒካህ መጀመሪያም ነበረ፣ ሁለተኛ ቢያደርጉ ኒካሁ ይበላሻል አይባልም ይሆናል። ረፈሰ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰላም አግራርተዋል፣ ፈቅደዋል። አማ አውጣስ የአውጣስ አመት ሲል ሙትዓ ሙትዓን በተመለከተ ሰላሰተ አያም ለሶስት ቀን ፈቅደዋል። ሙትዓን ሙትዓን ማለት እናቱን መነሃናሃ ከዛም በኋላ ከልክለዋል። ረዋሁ ሙስሊም ሙስሊም ዘግቦታል ሐዲሱ። ይህ መስአላ በጣም ረጅም መስአላ ነው። ሙትዓ የሚባለው ነገር አንዲትን ሴት ለተወሰነ ጊዜ መጠቀም ማለት ነው። ነብዩ አለይሂ ሰላቱ ወሰላም መጀመሪያ ላይ ለሰሐቢዬ ተፈቅዶ ነበር። አዲስ ነው አይደል እናንተ? ግን ኢላዩ ምልቅያማ ተከልክሏል። አውጧት ላይ ከዛም በኋላ ኢላዩ ምልቅያማ ክልክል ነው ተብሏል። ክልክል ነው፣ ሐራም በጣም ክልክል ነው። ይደረግም ራሱ ዜና ነው። ራፊዳዎች ብቻ ናቸው አሁን አለ ያሉት። ራፊዳዎች ግን ሙታአን ይፈቅዳሉ እስካሁን ድረስ ሀታ ራሱ ሐረም ላይ እየመጡ ይጠቀማሉ ብዙ ነገር ከአንድ ሴት ጋር እንደዚህ ሶስት ቀን ወይንም ደግሞ አንድ ሳምንት ምን እያሉ ተነጣ ማለት ነው ያለ ምን ወልይ ሳይኖር ምን ሳይኖር ምን ሳይኖር ምን ሳይኖር በቃ በእነሱ ምን የለም ማለት ነው። ሙታዓ የሚባል ነገር በቃ ለሙታዓ ተስማምተናል ተስማምተናል ብለው እንደፈለጉ መሆን ማለት ነው። ወይ ለሶስት ቀን ወይ ለሳምንት ወይ ለሆነ ነገር ሙታዓ። በዛን ጊዜ ሰሃቢዎች ሚስቶቻቸውን ትተው የት ነበር? ጂሃድ በረሃ ለበረሃ ነበር የሚቆዩት እና ነብዩ አለይሂ ሰላቱ ወሰላም ፈቅደውላቸው ነበር። ተፈቅዷል። አሁን ሊዘገንነን ይችላል፣ ግን በጊዜው ከተፈቀደ ነብዩ ከፈቀዱ አላህ ፈቅዷል ማለት ነው። አላህ ከፈቀደ ደግሞ መጀመሪያም ሐራም ያደረገውና የዘገነነን እሱ ስለከለከለው ነው አይደል? ከተፈቀደ ደግሞ በዛን ሰዓት ተፈቅዷል። ኸይበር ላይ ተከልክሎ እንደገና ተፈቅዷል። ኺላፍ አለበት። ላንብብላችሁ። ሙታ ማለት ምንድነው አልኳችሁ? መጠቀም ማለት ነው። ሙታ ሰላሰተ አያም ለሶስት ቀን አንድ ሴት ጋር መጠቀም ثم نهاها ከዛም በኋላ ነብዩ ከልክለዋል። እስቲ ነው አማ አውጣስ አይ አማ ሁነይን ወሁ አመል ፈትህ በፈትህ አመት ነው። አይ ሰነተ 80 ሚን الهجرة በሂጅራ በስምንተኛው አመት በሂጅራ በስምንተኛው አመት ነበር አውጣስ ዘመቻ ላይ የተዘመተው ዋድ ቢልቁርብ ምን ሁነይን ነው ካነት ተቂፍ ሐዋዚን ቀደም አሟሊህም ሐዋዚኖች የሚባሉት አካባቢዎች ንብረታቸውና ሴቶቻቸውን ልጆቻቸውን አዛውንቶችን እንዳለ ሰብስበው አንድ ቦታ ላይ ነብዩን عليه الصلاة والسلام ለመዋጋትና ላለመሸሽ ወስነው ጠብቀው ነበር። ነብዩ መካን ከከፈቱ በኋላ ወደ ሐዋዚን ዘመቱ። ሐዋዚን ላይ ሐዋዚን ላይ ከደረሱ በኋላና ከማረኩ ምን ካደረጉ በኋላ ነብዩ አለይሂ ሰላቱ ወሰላም እስከ ድረስ ሙታአ ይበቃ ነበር ከአሁን በኋላ ግን ይሄ ሐራሙን ኢላ የውሚል ቂያማ ከአሁን በኋላ እስከ ቂያማ ቀን ድረስ ሐራም ናት ብለው ሙሉ በሙሉ በሩን ዘጉት ነብዩ አለይሂ ሰላቱ ወሰላም። ሙትዓ ማለት ምንድነው ከተባለ ተዝዊጁል መርአ ኢላ አጀል አንዲት ልጅ የሆነ ሰው ጋር ተስማምታ ድሬ ያለው ራሴን ብላ መቀጠሏ ለተወሰነ ጊዜ ማለት فاذا انقضى الاجل ጊዜው ሲያልቅ وقعت الفرقه ይለያያሉ የገደቡት ጊዜ واعلم ان تحرم المتعه የሙትዓ ሐራምነቱ ኢባሐቱሃ ወቅዓ መድረከት ሁለት ጊዜ ነው ሐራም ነው ሐላል ነው ሁለት ጊዜ ነው የተከሰተው ይላል فكانت مباحه قبل خيبر ለምሳሌ خيبر በሰባተኛው ዓመት ነው የተደረገው ዘመን ከኸይበር በፊት ምን ነበረች ምን ነበረች ከኸይበር በፊት እ አልነበረ ማለት ልክ ኸይበር ላይ ነብዩ አለይሂ ሰላቱ ወሰላም የአህያን ስጋም እርም ተደርጓል፣ ሙታዓም እርም ተደርጓል አሉ ዘጉ። እንደገና መጨረሻ ላይ ደግሞ ከኸይበር በኋላ በሆነ ጊዜ ላይ ነብዩ አለይሂ ሰላቱ ወሰላም ፈቀዱ ፈቀዱ ምን ሙታዓን እንደገና አውጧት ላይ በስምንተኛው ዓመት ካሁን በኋላ ኢላ የውመል ቂያማ ሐራም ነው አንድ ሰው ከሰራ ዚና ነው የሰራው ማለት ነው። ካሁን በኋላ ሐራም ነው ብለው ዘጉ። እና ተሕሪመን ሙአበዳ ማለት ثم حرمت تحريما مؤبدا በፈትህ ጊዜ በአውጣት ጊዜ እስከ ዘለዓለሙ እርም እንዲደረግ ተደረገ። ወቃለ ኢብኑ ልቀይም ወለም ወለም የሕሩም ልሙትዓቱ የውመ ኸይበር ወሕተጁ ቢማ ፊ ሰሒሐይን። እዚህ ላይ አንድ ነገር አለ። ምን አለ መሰላችሁ? አንድ ጊዜ ሐራም ተደርጎ እንደገና ተነስቶ እንደገና ሐራም ተደርጓል። ምንድን ነው አባባል ብለው ራፊዳዎች ራሱ ይህን ጥያቄ ምልክት ውስጥ ያስገቡታል ብዙ ጊዜ ምንድነው የሚያደርጉት? መጀመሪያ ሙትዓ ሐራም ነበረ ከኸይበር በፊት ኸይበር ላይ ክልክል ተደረገ። እንደገና ከኸይበር በኋላ መልሶ ተፈቀደ። እንደገና አውጣስ ላይ ሐራም ተደረገ ይላል ሁለት ጊዜ ሐላል ተደርጎ ሁለት ጊዜ ሐራም ተደርጎ ይህ አባባል መጀመሪያ ከአልይ የተዘገበ ዘገባ ነው። ከአልይ የተዘገበ ዘገባ ነው። አልይ ደግሞ ሙታአ የሚባለው ኸይበር ላይ ተከልክሏል አላሉ። መጀመሪያ ይፈቀድ ነበር። እሳቸው የተናገሩት የሰፈርን ለማዳ አህያን ስጋ መብላት ክልክል ነው ብለው ነብዩ ኸይበር ላይ ተነግረዋል። እንደዚሁም ሙታ አከልከል ነው ብለዋል ተናገሩ። ይህን ሲናገሩ ኸይበር የሚለውን ገላጭ ያመጡት ለማን ነው? ለአህያው አህያው የሰፈር ወይንም ደግሞ ለማዳ አህያ አይበላም ለሚለው ነው እንጂ ለሙታ አይሆንም ብለዋል። ሙታ ሐራም የተደረገው መቼ ነው? የአውጧት ጊዜ ነው። በዛው ይሰጣል። የአውጧት ጊዜ ነው ክልክል የተደረገው። ከዛም በፊት ሐላል ነበር። አንድ ጊዜ ሐራም ተደርጎ እንደገና ሐላል ተደርጎ እንደገና ሐራም ተደረገ። ይሄ ነገር የተምታታ ነው የሚል መንገድ ማንም በር የለው ለመስራት። ተግባባን? ምንድን ነው ያልኳችሁ? ምንድን ነው ያልኳችሁ? ሙታአ መቼ ሐራም ተደረገ? ያውጣት ጊዜ የኸይበር ጊዜ ሐራም ተደርጓል። እንደገና ተፈቅዶ በአውጣት ጊዜ ኸይበር በስንተኛው ዓመት ነው? በሰባተኛው አውጧት ለስንተኛው አመት ነው? በስምንተኛው መጀመሪያ ከሰባተኛው አመት በፊት ተፈቅዶ ነበር። ሰባተኛው አመት ላይ ተከለከለ። እንደገና ደግሞ ከዛም በኋላ ተፈቀደና ስምንተኛው አመት ላይ ሙአበዳ ለዝንተ ዓለም ተከለከለ። ሁለት ጊዜ ነው አይደል? ሁለት ጊዜ ተፈቀደ፣ ሁለት ጊዜ ተከለከለ የሚል ነገር ያስይዝብናል አይደል? ስለዚህ ሶሒህ የትኛው ነው? ሶሒህ የትኛው ነው እ የትኛው ነው? አውጧት ላይ ተከልክሏል ያለው ታዲያ ሆ አሶሒህ ሐዲሱን እናየውና ነግራችኋለሁ። ዋና አልይ ረዲየላሁ ተዓላ አንሁ ከአልይ ቃል ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ ከልክለዋል። አኒል ሙተዓቲ አኒል ሙተዓ ከልክለዋል። ሙተዓ መጠቀምን ከልክለዋል። አና ኸይበር ይላል። የኸይበር አመት ሐዲሱ ሙተፈቅ ዐለይህ ነው። ቆርጦ ነው ያመጣው። ተከተሉኝ ቆርጦ አምጥቶ ሙተዓን የውመ ኸይበር ነው የሚለው ወአንሁ ረዲየላሁ ተዓላ አንሁ አን ነብይ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ ነሃ ከልክለዋል። አሙተዓቲ ኒሳ ኒሳን እንዳትጠቀሙ እርም አሉ። እስከምን ድረስ ያለ እንትን ኒካህ ማለትም እንዳትጠቀሙ በመጠቀም ወአን አክሊል አልሑሙር አልአህልያ የለማዳ አህያንም ስጋ እንዳትመገቡ አሉ። ይህን ከለከሉ። የውመ ኸይበር የኸይበር ጊዜ የኸይበር ዘመቻ ዕለት አሉ። የውመ ኸይበር የሚለው የትኛውን ገላጭ ነው አሉ? አህያውን ብቻ ነው እንጂ ያንኛው የአጋጣሚ ከስምንተኛው ዓመት በኋላ ነው። ማን የዘገቡት ሐዲሱን የተናገሩት አልይ የዘገቡት ከአውጧት በኋላ ስለሆነ የዘገቡት ሙታአ እርም ከተደረገ በኋላ አንድ ላይ ሁሙረል አህልያና የሙትዓ በአንድ ላይ ክልክል መሆኑን አንድ ላይ ተናገሩ። ገላጩ የውመ ኸይበር የተባለው ለአክለል ሁሙረል አህልያ እንጂ ለሙትዓተ ኒሳ አይሆን። ስለዚህ ኸይበር ላይ የተከለከለው አይባልም። የተከለከለው የአውጣት ጊዜ ነው። ከዛም በፊት ሐላል ነበር። ከዛም በኋላ ግን ዝንተ ዓለም ክልክል ነው ማለት ነው። ወላኪን አጃዘው ስሁ ራፊዳ ራፊዳዎች ብቻ ናቸው አላል ያደረጉ ሺዓቶች ማለት ነው። ሙትዓ ይፈቀዳል በእነሱ عليه ኧረ ለተማሪ እንደዛ ይባል ነገሩ ነው ይባል አይቻልም ማለት አይቻልም። አንተ እፈታለሁ ብለህ ጥሩ በሆነ ወልዩ እንኳን ማግባት አይፈቀድም እፈታለሁ ብላ አይገባም። አዲ ድሯት አባቷ ቢደራት እ አረቢ አረቢ እብኒ ሰቦ እብኒ ማን እ ሰቡራ ሰቡራ ነው የሚለው وعن ربيع بن سبرة عن أبيه أن رسول الله صلى الله عليه وسلم قال يا الله ملاك تنيان دهالو إني كنت نبر أذنت لكم فقد جلاችሁ ነበር في الاستمتاع من النساء ሴቶችን ተጠቀሙ ብዬ ፈቅጄ ነበር ወኢነ አላህ አላህ ቀድ ሐረመ ዛሊክ አላህ እርም አድርጎታል ኢላ የውም ቂያማ እስከ ቂያማ ቀን ድረስ እርም አድርጎታል ተጠንቀቁ ፈመን ካነ እንደሁ እሱ ዘንድ አለ ምንሁነ ከሴቶች ሸይኡን የሆነ ነገር ያለው አንድ ሴት ይዞ እስካሁን ድረስ ያቆያት ካለ በሙታአ አግብቷት ሳይሆን በሙታአ ያቆየ ሰው ካለ ፈሊኸለ ሰቢላ መንገዱን ይልቀቅላት ትሄድበት ትሂድ ወላ ተእኹሉ እንዳትቀበሏቸው ሚማ አተይቱሙሁነ ሸይአን ከሰጣችኋቸው ነገር ምንም እንዳትቀበሏቸው እንዳትወሱ የሰጣችሁትን ዕቃን ተውላቸው አሉ ነቢዩ ዓለይሂ ሰላቱ ስለዚህ ሙታአ ሙታአ ኢላ የውም ልቅያማ ሐራም ነው ሐራም ነው በዚህ አንዳንዱ ያሟቸዋል በዚህ ሐዲስ وما قرأت ولكن رأيت من من الكتاب ረድ ጽፏል። በዚህ ተልቀረባው ላይ ፈቅዷል ምናምን አልሐላል ወልሐራም ላይ ኪታብ ኒካህ አንብቡ። وعن ابن مسعود رضي الله تعالى عنه قال لعان رسول الله صلى الله عليه وسلم يا الله ملاكتኛ ተራግመዋል አልሙሐሊለ ወልሙሐለለ له ሙሐሊልን አጥቂውንና ሙሐለለ ለሁ የሚበቃለትን አካል ነብዩ ሁለቱንም ተራግመዋል። ሁለቱንም ረግመዋቸዋል። ሙሐሊልና ሙሐለል ለሁ የሚባለው ማን ነው? አንድ ሰው አንድ ሚስቱን ሶስት ጊዜ ይፈታታል። ሶስት ጊዜ ፈታ ተለያዩ። ስለዚህ ይህንን ሰው ማግባት አትችልም። ሀታ ተንኪያ ዘውጀን ገይረሁ ሌላ ባል ከማግባቷና ግንኙነት ከማድረጓ በፊት አግብታ ብትፈታ ራሷ አትበቃም። ለመጀመሪያ ባሏ የመጀመሪያ ባሏ አገባት፣ ፈታት፣ እንደገና መለሰ፣ ፈታ እንደገና መለሰ። አንድ ቦታ ላይ ግን ሶስት ጊዜ ፈትቼሻለሁ ቢል አይቻልም። ፈትቼሻለሁ፣ ፈትቼሻለሁ፣ ፈትቼሻለሁ ቢል ራሱ አንድ ብቻ ነው የሚፈታው። መጀመሪያ ፈትቼሻለሁ ሲል ሚስቱ አይደለችም ከዛም በኋላ ፈትቼሻለሁ ሚስቱ ያልሆነ ሴት ነው እየፈታ ያለው አይሆንም። ፈትቼሻለሁ ፈትቼሻለሁ ፈትቼሻለሁ ሺህ ጊዜ ቢናገርማ አንድ ብቻ ነው የሚሆነው። ሶስት ጊዜ መፍታት ማለት ፈታሁሽ አላት። እስከ ሶስት ወር ወይንም ደግሞ ሶስት ንጽህና እስከምታይ ድረስ መመለስ ይቻላል አይደል? ፈትቼሻለሁ አላት። ኢዳዋ ከማለቁ በፊት መልሼሻለሁ አለ። አሁንም ፈትቼሻለሁ አለ። አሁንም ሶስት አሁንም ሶስት ንጹህ ማየት አለባት። ፈትቼሻለሁ አላት። ሁለት ጊዜ አሁንም መልሼሻለሁ አለ። አሁንም ፈትሼሻለሁ አለ። አለቀ። ካሁን በኋላ አይገናኝም እንዝባለን ያለች አይገናኝም። ምን እስከምትል ድረስ ሌላ ሰው አግብታ መጨረሻ ላይ ስትመጣ እንጂ ሌላ ሰው አግብታ ያም ግንኙነት አድርጋ ግንኙነት አድርጋ። ስለዚህ ምን ያደርጋሉ መሰላቸው? አንድ ሰው ሚስቱን ሶስት ጊዜ ከፈታት የግድ ይቺ ሴት እንደገና መልሰው ጸጸት ገባው፣ እሷም ጸጸት ገባት። በቃ እንገናኛሉ። ምን እናደርግ መካከል ላይ ሶስት ጊዜ ፈተኛል፣ እንዴት እናደርግ? በቃ የሆነ ሰው አግቢና ለሆነ ሰዓት ለአንድ ቀን አዳር አግቢና ከዛም በኋላ ሲሳሽ እመልስሻለሁ። ያ አይነት አለ ሙሐለ ሙሐሊሉ አግቢው ነው ሐላል አድራጁ ማለት ነው። ለምን አንድ ቀን አብሯት አድሮ ጠዋት ይፈታታል፣ እጇዋ ሲያልቅ እንደገና ያንኛው የድሮ ባሏ ሊያገባት ማለት ነው። አብቂው ሙሐልል ይባላል። ሙሐለል የሚባለው ደግሞ የሚበቃለት አካል ማለት ነው። በዚህ ስምምነት ያደርጋሉ። ግን በፈቃደኝነት አግብታ ሳትስማማ ቀርታ ብትመጣ ይቻላል። ችግር የለም ትሆንለታለች። ግን ለዱ ፕሮግራም አውጥተው አግባና ፍታልኝ ለአንድ ቀን አግባትና ፍታልኝ ብሎ ተስማምቶ በዚህ ማስኬድ አይፈቀድም። እንዴ አይ አለ እኮ ምን ይገርማል። አለ ይደረጋል። የሌለን ነገር ነብዩ አይናገርም። የለም ነገራችን ላይ አለ በጣም እሺ ነው አለ በጣም አልሙሐልል ሙሐልሉንም ረግሞታል አብሶ ወልሙሐለለ ለው የሚበቃለትንም አካል ረግመዋል። በዚህ ፕሮግራም ነጥተው የሚጓዙ ከሆነ ነው። ግን አንድ ሰው አግብታ ብትመጣ ችግር የለም ታገባዋለች ማለት ነው። የድሮ ባሏ ረዋሁ አህመድ ወነሳኢ ወትርሚዚ ወሰሐሁ ወፊ ልባብ አን አሊጅ አኽረጀሁ ልአርባዕቱ ለነሳኢ ተጓባን ገብቷችኋል? ምን አንድ ጊዜ ሳይሆን ሲባቢ ጦላቅ ደግሞ ብዙ መስአላ መስአለተል ኺላፊያ ስለሆነ እናያለን፣ በጥልቀት እናያለን። ሰሃቢዩ ዑመር ሶስት ጊዜ መፍታትን ሶስት ጊዜ አጥልቆታል። ዑመር ግን ነብዩ ነፍስ ጋር ስለሚጋጭ ብለው ዑመርን አልተቀበሉትም እንጂ እናያለን ይቻላል። ሶስት ጊዜ ፈትቻለሁ። ለምን ዑመር በዘመኑ ይሄን ነገር ሶስት ጊዜ ፈታ፣ ሶስት ጊዜ ጽድቅበታል ያለው ለምንድን ነው? በጣም ሰዎች በኒካ ላይ ጨዋታ በዙ። ፈትቻለሁ፣ ፈትቻለሁ፣ በቃ ፈትቻለሁ፣ እዚህ ሺህ ጊዜ ፈትቻለሁ፣ በፀጉርሽ ልክ ፈትቻለሁ የሚልም አለ እንደዚህ አይነት የተናገሩ አሉና ይሄ በጣም በጣም በጣም የሚገርም ነገር ላይ ዘግናኝ ነገር መናገር በጣም አስቀያሚ ነው። ማለት ኪታቢላ ተላዑ ነው ጣዖታ ነው። አብገዱል ሐላል ዐንደላሂ አጥላቅ ፍች ማለት እጅግ ዘግናኝ ነገር በጣም የሚያንቀጠቅጥ ነው። በጣም ሐላል ነው፣ አላህ ፈቅዶታል። አማራጭ ከሌለ መጨረሻ ላይ የሚሞቱ ከሆነ አደገኛ ነገር የሚፈጠር ህይወት የሚያጠፋ ነገር ከንቱ ውስጥ የሚከት ነገር ከሆነ የዛን ጊዜ ብቻ ነው በቀላል ነገር ተነስቶ ራሱ ፍቺ ፍታኝ ብሎ መጠየቅ ወላሂ ራኢሐተል ጀናን አታሸትማል ሴት ነው ምንም ነገር ሳይፈጠርባት ኒካህ አውርድልኝ ማለት ነው። ምን ምን ምን ማለት እ እ እ ያንኛው መሐልሉ ሁለተኛው ሰውዬ ያገባት ማለት ወድ ተጨማሪ እንደዛ ይላሉ ነው የምትለኝ አልተፈቀደም አይደል? ክልክል ነው። በክልክልነቱ ተስማምተናል። ነብዩ ረግመዋልና ደግሞም ራሱ ለምን ተከለከለ? ለአለሁ አንተ የምትለው አይነት ሪዝን ዑለማዎች ሊያመጡ ይችላሉ፣ ወይንም ሰዎችም ሊያመጡት ይችላሉ። ነው በሴት ልጅ ክብር ላይ እንትን ማለት ነው። በሴት ልጅ ክብር መጫወት ነው። ክልክል እኮ ነው። ለዚህ ፕሮግራም አውጥተህ ከሆነ አለበለዚያ ሌላ ሶስት ጊዜ ፈቷት ሌላ ሰው አግብታ መጀመሪያ ባሏ ብትመጣ ይፈቀዳል። ነብዩ አለይሂ ሰላቱ ወሰለም ራሱና እንድታገባ አድርገዋል። ሰላቱ ወሰለም ወሰላም ነግሯታለች። ይሄው ልንቀራው ነው እንጨምርላችሁ። عن ابي هريره رضي الله تعالى عنه قال قال رسول الله صلى الله عليه وسلم ነብዩ እንዲህ ይላሉ ላ ينكح الزاني المجلود የተገረፈ ዝሙተኛ አያገባም ኢላ ሚስለህ የሱን ቢጤ እንጂ የሱኑ ቢጤ ዝሙት ሰርታ የተገረፈችን እንጂ ማለት ላ ينكح الزاني እነዛኒ ዛኒ ዛኒ ነው የሚያገባው በቃ እንደ እንደ ሸሪዓ ተደርጎ ነው እንደ ሸሪዓ ተደርጎ ነው ወሑሪመ ዛሊከ አለል ሙእሚኒን የሚለውን አያ ተጠቅመው እንደው ምን ያደርጋሉ? አንዲት ዝሙተኛ ከሆነች ጥብቅ የሆነ ሰው ያችን ሴት ማግባት የለበትም ወይ ዝሙት ከሰራት ሴት ጋር ማግባት የለበትም። በቃ ማቆም አለበት ማለት ነው። ዝሙተኛ ከሆነች ለዝሙተኛ እንጂ ለእንትን አትገባም የሚለውን ነገር ያመጣል። አጠይባቱ ልጠይቤነ ወጠይባቱ ወጠይቡነ ልጠይባት ማለት ይዛ ያደርጋል። አልኸቢታቱ ሊልኸቢቲነ ወልኸቢታት ወልኸቢሱነ ሊልኸቢታት እሺ لا ينكح الزاني ዝሙተኛ ማግባት አይችልም። المجلود የተገረፈ መገረፉ ሸርጥ አይደለም። ባይገረፍም ዝሙተኛ ከሆነ إلا مثله የሱን ቢጤ ዝሙተኛ እንጂ رواه أحمد وحرم ذلك على المؤمنين በሙእሚኖች ላይ እርም ተደርጓል ይሄ ብሎ ነው አያው የሚቋጨው አይሆን ሲዘጋው ይሄ እርም ነው። ዝሙተኛን ማግባት ክልክል ነው። በጣም ክልክል ነው። አደጋ ነው። በጣም አደጋ ነው። ሰዎች ካደረጉ አላህ ይወፍቃቸው። ግን ብቻ ለማንኛውም ቁጥም መሆን ወይንም ደግሞ ሌላ ሀገር የማትናፍቅ መሆን አለባት። ለዚህ ነው እኮ ቢትራን የሚያስቀድሙት ሰዎች ሰላም ነው የሚያሰርፈው። ቢትራ ከሌለ ለአለሁ ተላዓበት ማዓ ሪጃልን አኸሪን ከሌሎች ጋር ብዙ ነገር አድርጋ ልትመጣ ትችላለች የሚል አእምሮ ውስጥ ሁልጊዜ ይቀረጻል። ይሄ ያደጋ ማለት ነው። ወላኪን ምንድን ነገር መሆን አለበት? ተውበት ሊያደርጉ እኮ ይችላል። አታውቅም ሰዎች የሆነ ተውበት በጣም የሚገርም ተውበት ሊያደርጉ ይችላሉ። እና አይለዚ ዱሪበ ቢስተውጥ ባለንጋ የተገረፈ ፊ ሐዲስ ዜና ለዜና ግርፋት ተብሎ ቃለ ፊስቡም አልሐዲሱ ደሊል ይህ ሐዲስ ደሊል ይሆናል አላ አነሁ የሕሩሙ አለል መርአ በሴት ልጅ ላይ ሐራም ይሆንበታል ሐራም ነው አንትዘውጀ አንትዘወጀ ልትዳር ቢመን ظهረ ዚና ዚናው ግልጽ በሆነ ሰው ዝሙተኛ ለሆነ ሰው መዳሯ ሐራም ወልዩ ጥንቃቄ ማድረግ አለበት። ለዝሙተኛ ሰው መዳር የለበትም። ወለዓለ ልወሱ ቢልመጅሉድ እዚህ ቦታ የተገረፈ ማለት ራሱ አልተፈለገም። ለው ዚናው ግልጽ የሆነ ለማለት ነው። ወከዛሊከ ረጁሉ አንድ ወንድም የሕሩሙ አለይ ሐራም ይሆንበታል አየተዘወጀ ቢዛኒያ ዝሙተኛን ማግባት አለቲ ባህረ ዚናሃ ዚናዋ ገሃድ የወጣ ዝሙተኛ ሴትን ዝሙተኛ ሴትን ግን ተውበት ካደረገች በኋላ ይቻላል። ተውበት ካደረገች በኋላ ምንም አይደለም። ዝሙተኛ የሆነችን ሴት ማግባት ግን ክልክል ነው። በወንድ ላይ ሐራም ይሆንበታል። وهذا الحديث موافق قوله تعالى وحرم ذلك على المؤمنين ብሏል ተጋልተናል አይደል አዛኒ አዛኒ ላይንኪሑ ኢላ ዛኒየተን አው ሙሽሪከተን ነው አይደል የሚለው ቁርአኑ። ዝሙተኛ ወንድ ዝሙተኛ ሴትን ዝሙተኛንና ወይ ሙሽሪክ ሴትን እንጂ አያግባ። አንደኛ አያግባ ብለው የተረጎማሉ። ይፈረድበታል። በዚህ ቅጣት ነው። ዝሙተኛን እንጂ ንጹህ ሴት እንዳትሰጡ ለዝሙተኛ ተብሎ ተተርጉሟል። ወይንም ደግሞ አዛኒ የወንድ ዝሙተኛ ላይንቱ ላዛኒያ ዛኒያን እንጂ አያገባም፣ ንጹህ ሴት አያገኝም። ዛኒ ነው ሲሯሯጥ ሌላ ሯጭን ያገኛል። በዛው ፍቅር ይዘዋል፣ እዛው አብዶ ይቀራል። ይሄ ነው ይገናኛሉ። ሁለቱም ሆነ ቦታ ላይ ይገናኛሉ፣ ሆነ መስመር ላይ አላህ ያጋጥመዋል ማለት ምን ተብሎ ተተርጉሟል? ይቀተን ማለት ነው። ወላኪን ስናመጣ ወደ አህካሙ አንድ ዝሙተኛ ዝሙተኛ እንጂ ማግባት የለበትም አይፈቀድም፣ እንደ ትዕዛዝ ተደርጎ ወይንም ደግሞ ያጋጥመዋል ዛኔን እንጂ ያገባል ወይ ሽርክ ላይ ነው የሚወድቀው መጨረሻ ላይ ታውቃላችሁ አይደል? ዝሙተኛ ሰው እኮ መጨረሻ ላይ ወይ ካፊር ወዶ ያብዳል፣ በዛው ይቀራል። ካፊር አግብቶ ይቀራል። የሴትም ዝሙተኛ እንደዛው ናት። ወይ ሙሽሪክ ካፊር ወዳ ተቀራለች በዛው መጀመሪያ ለቅ ነበረች ፍቅር ይዛትና አብዳ በዛው ተቀራለች ወሀከዛ ወይም ደግሞ ዝሙተኛ እንጂ ዝሙተኛ ከሆነ ዝሙተኛ እንጂ ንጹህ ሰው አትፈቀድላትም ሐራም ይሆናል ዝሙተኛ ከሆነ ተጋተነ ሁለት ካደረገች ነው አንድ ሰው ራሱ ዝሙት ካደረጋት ሴት ጋር መጋባት የለበትም የሚለውን ይችን አያ ይፈክሩበታል ተፍሲር ኢብኑ ከሲርን ተመልከቱ ዝሙት ያደረገባትን ሴት ራሱ ማግባት የለበትም ይተዋል ዋና አይሸተ ረዲየላሁ ተዓላ አንሃ ቃለት ጠለቀ ረጁሉን ኢምራአተሁ ሰላሰን አንድ ሰው ሚስቱን ሶስት ጊዜ ፈታት። እስካሁን የጠየቀው እምራአተሁ ሰላሰን ሶስት ጊዜ ፈታት። ከተዘወጀሃ ረጁሉን የሆነ ሰው አገባ የሆነ ሰው አገባ የሆነ ሰው አገባ ثم طلقها ከዛ ፈታት ይሄንኛው ሰውዬ ቀብለ አየር ኩለቢያ ግንኙነት ሳያደርጉ አግብቷል ግንኙነት ሳያደርጉ ፈታት ማግባት ብቻ ሐላል ያደርጋል ለሌላ ባል አያደርግም ማለት የግድ ግንኙነት ማድረግ ነበረባት። ፈአራደ ዘውጁ አወል የመጀመሪያ ባሏ ፈለገ አየተዘወጀ አልያዘባት ምክንያቱም ሐታ ተንኪሃ ዘውጀን ገይረ ሌላ ባል እስከምታገባ ድረስ ስለሚል ቁርአኑ ሌላ ባል አግብታለች ብሎ በቃ መጣ። እሱ ሌላ ባል አግብታ ነበር ተፋታለች። ስለዚህ አሁን ሐላል ሆናልኛለች ብሎ ሊጠይቅ ሲመጣ ፈአራደ ዘውጁ አልአወል የመጀመሪያ ባሏ አስባ እየተዘወጀ አልያገባት ፈሰአለ ረሱሉላህ ሰለላሁ ዐለይሂ ወሰለም አን ዛሊክ ነብዩ ዐለይሂ ሰላቱ ወሰላም ተጠየቁ። ነብዩ ተጠየቁ። አግብታ ነበር ፈቷታል። ግን ግንኙነት አላደረጉም እና እንዴት ነው ለኔ ተበቃለኛለች ነው ፈቃል ነብዩ እንዲህ አሉ ላ አይቻልም አሉ ሐታ የዙቅ አልአኸሩ ምን ዑሰይለቲሃ ማዛቅ አልአወል ገብታችኋል በቃ ሂዱ እስቲ ያልገባው ማዕናው ገብታችኋል فقال النبي عليه الصلاة والسلام لا سلم حتى يذوق الآخر لو سويت كم كم تجلس من عسيلتها يسوان مار مالك ماذا فالله سنبت من مقارب لهم ነብዩ አለይሂ ሰላቱ ወሰላም ናቸው ላ አይቻልም፣ አይፈቀድም። ሀታ ይዱቀል አኸሩ ሚን ዑሰይለቲሃ ማለት አገላለጹ የትርጉሙ እንጂ ግንኙነት ከማድረጋቸው በፊት ማለት ነው። ግን አሰል ከሚለው ተያዘ ነው። አሰል ማለት ማር ማለት ነው። ዑሰይል እንደውም ተስዊር ነው የተደረገው። የተስዊሩን ትርጉም ብነግራችሁ ነብዩና ዑሰይላና ሚን አሰሊሃ ማለት ዑሰይላ ማለት ነው ማርዬ ማለት ነው። እሺ ምን ዑሰይለቲያ ማዛቀል አወል የመጀመሪያ ባሏ የቀመሰውን አይነት ከሷ ማር ይህንኛው ከመቅመሱ በፊት አይቻልም። ይህ የተባለው ምንድነው? ከሁለተኛ ባሏ አሁን ያገባችው ባሏ ለመጀመሪያ ባሏ ሐላል ትሁን ዘንዳ ይህንኛውን ባል አግብታ ተፋታለች። የግድ ምን ማድረግ አለባቸው? ግንኙነት መገኘት አለበት። ቀድረል ሐሸፋ የሚያስቀጣው ያክልና ጾም የሚያስፈጥር ያክል ሐሸፋው ብቻ ብልቱ ክርክሩ ብቻ መግባት አለበት እስከዛ ድረስ እስከ ሐሸፋው ብቻ ግንኙነት ካደረገ ከገባ የግድ ዋና ትልቁን ዋናውን ግንኙነት ባያደርግም ችግር የለም። ከዛም በኋላ ቢለያዩ ለማን ትበቃለች ማለት ነው? ለመጀመሪያ ባሏ ሐላል ትሆናለች። ተስሪሩ አተል ወደውቁል ዑሰይላ ኪናየትን አኒል ግንኙነት ለሚለው የእንትን የቅኔ ወይንም አባባል ሸባሃል ጅማ ቢልአተል ማር ብለው የገለጹት ነብዩ ለምንድን ነው? ቢጃሚዕ ለዘቲ ወል ሐላዋ ጣዕም ስላለውና ለዛ ስላለው ነው ቃለ ጅምሁር ወይክፊ ምንሁ ይገናኛሉ ማለትና ወይክፊ ምን ማይጅቡ ልሐድ ወይጅቡ አስፈዳቅ መህርንና ግርፋትን የሚያስወግድ ያክል ግንኙነት ካደረገ ሶ ተገይቡ ልሐሸፋ ብልትን እንትኑን ብቻ ሐሸፋውን ብቻ ከገባ እንትኑ ይገኛል ማለት ነው። ሐታ ተንካ ዘውጀን ገይረሁ የሚለው ይገኛል ሸሪዓችን ላይ ማለት ነው። ሁለተኛ ባሏ አለማግባት አቤት ከሌላ ሰው ጋር አግብታ አ ግንኙነት የግድም አለቅሽም ማለት ይችላል። ኧረ መብት አይ መሐልና መሐልለው ሆኖ ነው። አ መሐልና መሐልለው መሐልልና መሐልለው አይቻልም ክልክል ነው ብለናል አይደል? ግን ኒካሁ ቢደረግ አይበጥልም ባጥላ ይሆንም ተራዝመዋል። ለአለው በጥሉ ይመጣል ሳይሆን ሰውየው አገባና በቃ እኔ በዚሁ አይቻልም፣ ተመችታኛለች፣ እሱም ደግሞ እሷም ተመችቶኛል አለች፣ እሱም ተመችታኛለች አለ። በዛ ይቀጥላሉ። በቃ ምን የግድ መስፋት አለበት እኮ ማለት አይደለም። ሁለተኛ የሚያገባው ሰውዬ መጀመሪያ አግብቶ አገባትና በኖርማል ማለት ነው። ሶስት ጊዜ የሆነ ሰው ፈታትና ሄደ። ሌላ ሰው ጠየቀና አገባት። እሱም ጋር አልተስማማችም፣ ወጣች። በቃ ምንም በዚህ ፍቃድ ሳይሆን ልታለ ብሎ ሳይሆን ዝም ብሎ ተፋተው ማለት ነው። እንደዛ ነገር ከተገኘ ነው። በመሐለና በመሐለል ለው ተፈቶ ታስረው በዛው ቀጥላለሁ ካልን እ እ ቢረገዝ ግንኙነት አድርጋ ምን እንደሆነ ታውቃላችሁ? ዒዳ የሚባል ነገር አለ። ሶስት ጊዜ ምን ማየት አለባት? ሀይድ ማየት አለባት። ሶስት ጊዜ ሀይባ ከመጣ ደግሞ አላረገዘችም ማለት ነው። ዒዳ የሚባለው ነገር ሌላ ባልና ነው መካከል አቤት አቤት እርግዝና ቢኖር ከማንኛው ባል ከአዲሱ ከሚያበቃው ማለት ነው ከሙሐልሉ መጀመሪያ እሱ ሲፈታት እኮ በማግስቱ ያንኛ ያገባታል ማለት አይደለም። ምን ያክል ትቆያለች? ሶስት ጊዜ ሀይድ ማየት አለባት። ዒዳ ትቆጥራለች። ዒዳ ስትቆጥር ሶስት ጊዜ ሀይድ አየች ማለት እኮ አንድ ሴት ምን ማለት ነው? እርጉዝ አይደለችም ማለት ነው። የግድ ሴት ልጅ ስትፈታ ሶስት ጊዜ ሀይድ ማየት አለባት፣ መጥራት አለባት። ሶስት ጊዜ የእርጉዝም ከሆነች መውለድ አለባት። ሀይድም አታይ ከሆነ ደግሞ ትልቅ ሴት አዛውንት ሆና ይመስል ሶስት ወር ህፃን ሆና ሀይድ ያልደረሰች ከሆነ ሶስት ወር ትቆያለች። የግድ እርግዝናው እስከሚረጋገጥ ድረስ አለማርገዟ ማርገዟን check ለማድረግ ማለት ነው። የግድ እስላም ጥንቃቄ አድርጓል እዚህ ላይ ኢንሻአላህ ምን እ አ አ አ ሀሳቡን እያጠነከርክ ነው። እሺ አጋጣሚ ተጋቡ፣ አጋጣሚ ፈታል። ይሄ ችግር የለም። ግን ሐላል አድርግልኝ ብሎ አንድ ሰው ተስማምቶ እቺ ሚስት እኮ ሶስት ጊዜ ፈትቻት ነበር እና አሁን ለማግባት የግድ ሌላ ሰው ማግባት አለባት ቁርአኑ እንደሚያዘው። ስለዚህ አግባትና አንድ ቀን እደርና ፍታለኝ ይለዋል አይደል? ይሄ ምን ይባላል? ሙሐልልና ሙሐለል ለሁ። ይሄ ነብዩ አለይሂ ሰላቱ ወሰላም ተራግመዋል። ነብዩ የተራገሙበት ነገር ደግሞ ሐራም ነው። ሐራም ከሆነ ደግሞ ሙረል ዑለማ ኒካው ይበጥላል። ጥያቄ ውስጥ ያስገባዋል። አደጋ ነው። ብዙ ውስጥ ገብቷል። ለል ሐነፊያ ሲቀሩ ተገባን አይደል? መሐልልና መሐለል ለሁ ከሆነ ማለት ነው። ግን ዝም ብሎ አንድ ሰው አገባትና ፈታት ያንኛ የመጀመሪያው ባል ማግባት ይችላል። ለምን ተስማምተው ይህንን ፕላን አውጥተው አይደለም የተጓዙት። የአጋጣሚ ሌላ አገባች፣ የአጋጣሚ እዛ ተስማማችን ተለያየች። ይህንኛው መጥቶ ማግባት የሚችለው እዛኛው ጋር ግንኙነት አድርጋ ወጥታ ከሆነ ነው። ይሄ ግልጽ አይደለም። ሰላም አለይኩም